ቁርአን እኛም ትልቁና ትልቁ እኮ አንዱ ሁለል ዒልም ሙጃሂዲኖች የሚሯሯጡት ምንድን ነው? ሁለል ዒን አጠፈችው፣ ሁለል ዒን ምን ተደረገ ነው? ጠልዒ ነው ቢልቁርአን ነው ምንም እኮ ቢልም ዋጋ እኮ የለውም። አንተ እኮ ተሜረ ተሜረ ተሜረ የሆነ ጥንድ ጋር ካልደረስ ምንም ዋጋ እኮ የለም። ህይወት ጣሙ ምን ላይ ነው? ለምን ተፈጠረ? አላማ እኮ የለም፣ የሆነ ነገር የለም ማለት ነው። በቃ ቦድል ታዱ ነው አለ እና ወኢዛ ቡሽረ ሲበሰር አዱ ማንዳቸው ብልኡንሳ በሴት ልጅ ዘለ ይሆናል ወጅሁ ፊቱ ሙስወደን ጥቁር ይላል። ወሆ ከዚም የተቆጨ ሲሆን የተዋራ ይደበቃል። የሚለቀው ከሰዎች ይሰወራል። ለምን ሚን አስቀያሚ ስለሆነ ማቡሽራ ቢህ የተበሰረበት የደረሰው ብስራት አዩምሲኩሁ አላ ሁኒ ከነ ውርደት የለያዘው አሜድስኩሁ ፊቱራ ወያፈርሽ ቀበር ብሎ ያምታታል አላ ምንኛ ከፋ አላ ስሙ ንቁ ሳአ ከፋ ምንኛ ከፋ ሆነ ማይቆሙ የሚያስተላልፉት መላእክት ይላል አላህ ፈት وقال تعالى الله ይላል وإذا الموءودة سئلت ሱረቱ ተክዊር يوم القيامة وإذا الصحف نشرت ይላል وإذا الكواكب انتثرت ብዙ የተለያየ በቂያማ አካባቢ ላይ የሚደረጉ ነገሮች አሉ የሚከሰቱ የዛን እለት ይላል አላህ ወኢዘል መውኡደቱ ከነ ህይወቷ የተቀበረች ልጅ ሱኢለት በምትጠየቅበት ጊዜ ቢአይ ዘንቢን በምን ወንጀሏ ቁትለት እንደተገደለች ይላል። የዛን እለት መውኡዳ ማለት ምን ማለት ነው? ከነ ህይወቷ የተቀበረች ምን ትባላለች? መውኡዳ ትባላለች። መውኡዳ ከነ ህይወቷ የተቀበረች ቁርአን ማለት ነው። ወኢዘል መውኡደቱ ከነ ህይወቷ የተቀበረች ልጅ ሱኢለት የምትጠየቅበት እለት ምን ተብላ ቢአይ ዘንቢን በምን ወንጀሏ ቁትለት እንደተገደለች ከአፈር ተቀብራ እንደተገደለች የምትጠየቅበት እለት ነው። ያ እለት ተጠንቀቁት ማለት ነው። በጣም አስፈሪ እለት ነው። ስለዚህ አላህ እያወገዘ ነው። ቂያማ ማለት አንድ አስፈሪ ምልክት ደግሞ የሰጠን ራሱ ይሄን ነው። የዛን ቀን ከሚከሰቱ አስፈሪ ነገሮች ውስጥ አንዱ ኢዘል መውደቱ ሱኢለት ሴት ልጆቻችሁን እንዳትገሉ ለማለት ነው። የውመል ቂያማ ወኢደል መውኡደቱ ከነ ህይወቷ የተቀበረች ልጅ ሱኢለት በምትጠየቅ ጊዜ ምላሻችሁ ምን ይሆን? የአይ ዘንብን በምን ወንጀሏ ቁትለት በምን አይነት ጥፋቷ ቁትለት እንደተገደለች ስትጠየቅ እኔ ምንም አላደረኩም፣ እኔ ወደዛ ዓለም መጣሁ፣ አንተ በፈረድከው፣ እነሱ ግን አንቺ ለዛ ዓለም አትሁኝም ብለው ካፈር ቀበሉ ነው እዚህ ከዚህ ውስጥ ወኢዘል መውኡደቱ ሱኢለት ካለው ማስወረድን ውርጃን ከዚህ ውስጥ ነው የቀጠሉት። በተለይ ከአራት በኋላ ከሆነ ሰው ነው የገደለችው። ቀጥታ ማለት ማስወረድ የማይቻለውን በልሽ ትጠይቃለች። ይዘል መቁደት ስቅለት አለ የምታደርግ ሴት ትጠይቃለች። አልስላም አልሙስሊም አላተሰአል ሀከዛ አታደርግ ወኢዘል መቁደቱ አንዲት ቀን ህይወቷ የተቀበረች ልጅ ስኢለት ስትጠየቅ بأي ذنب በምን ወንጀል قتلت እንደተገደለች والموءودة موءودة ማለት قالوا هي البنت ሴት ልጅ ማለት ነው። تدفن የምትቀበር ሴት ልጅ መውዑዳ ትባላለች። حية ከነ ህይወቷ የምትቀበር ልጅ መውዑዳ ትባላለች። حتى تموت እንድትሞት ታተሱራ ከአፈር ስር እንድትሞት ከነ ህይወቷ የተቀበረች ህፃን ልጅ ምን ትባላለች? በአረብያው موءودة ትባላለች። والموءودة موءودة ማለት قالوا هي البنت ሴት ልጅ ናት። ቱድፈኑ የምትቀበር ሀየተን ከነ ህይወቱ ሐታ ተሞተ እንድትሞት تحت التراب وإذا سلمت እንደው ከዳነችና ሰላም ከሆነች وإذا سلمت ከዳነች ሚነል ወዕድ ከነ ህይወት ከመቀበር ከዳነች عاش وعاشت እንደው ብሎላት ከኖረች ገና አረግ وإذا سلمت ከዳነች ሚነል ወዕድ ሩህሩህነት ኑሯቸው ከነ ህይወት ማልቀብን ተብሎ እንደው ከዳነች ወኢዛ ሰሊመት ከዳነች ሚነል ወዕድ ከመህይወት ከመቀበል ወአሸር ከኖረች ፈኢነሃ ይህች ልጅ ተዒሹ ትኖራለች አይሸተል መሃና የፈተና ህይወት ትኖራለች። የፈተና ህይወት የመከራ ህይወት ትገፋለች። አሸር ፈኢነሃ ይህች ልጅ አሸር ትኖራለች አይሸተል መሃና የፈተናና የውርደት ህይወት ትገፋለች። መውዳ ማለት ነው ወዕድ ማለት ነው። እዛ የተደገፍክ መሐመድ ወዕድ ማለት ነው እ ሸምሱ ወኢዛ ወኢዛ ሰሊመት ሚነል ወዕድ ወዓሽ ተርጉምልኝ ሁለት ወኢዛ ሰሊመት ሰላም ብትሆን ሚነል ወዕድ ከነ ህይወት ከመቀበር ብትድል እና ወዓሸት በትል ወር ነው የምትል አሁን ሐረግ አድርጋችሁ ከዛ ሐረጉን ትሞሉታላችሁ ነው ፈኢንሃ ይህች እንደው ብሎላት ከመከበር ከዳ ወአሸት ከኖረች ፈኢንሃ ይህች ልጅ ትኖራለች ምን አይነት ህይወት አይሸተል መሃና ምን ማለት የፈተና የመከራ ህይወት ትኖራለች ፈለይሰ ለሃ የላትም ለሴት ልጅ ሀዞን እድል አልነበራትም ድርሻ ሀዞን ድርሻ አልነበራትም ሚን ውርስ ቀሪቢሃ ከቅርብ ዘመዶቿ አባቷም ሚሞት እናቷም ሲሞት ልጇም ይሙት ባሏም ይሙት ውርሻ የሚባል ነገር የላትም ድርሻ። እንደውም ብሎ ምን ትደረጋለች? ራሷ እንደ ሸቀጥ ትወረሳለች። ፈለይሰ ለሃ የላትም ሀቡን ድርሻ ሚን ሚራሲ ከቅርብ ዘመዶቿ ውርስ የላትም። መህማ ምንም እንኳ ከሱረት ብትበዛም አመዋሉ ንብረቱ ቢበዛ መህማ ከሱረት ምንም እንኳ ማለት ምንም እንኳ ከሱረት ብትበዛ አሟሉ ንብረቱ እንደፈለገ ለምን አይበዛም? አይደርሳትም አንድ ብራሽ ወመህማ አነት ምንም ምንም እንኳ አነት ብትሰቃይ ምን አልፈቅር በድህነት ብትሰቃይ ምንም እንኳ በድህነት ብትሰቃይ ምንም እንኳ የሱ ንብረት ሰፊ ቢሆንም ድርሻ አይሰጣትም። ተግባባናል። ገንዘብ ተትረፍርፎ እሷ እየፈለገች ሁሉ አታገኝም። እንኳን እንኳን ሀብታም ሆና ሊደርሳል ከለይሰ ለሃ የላትም ሐዙን ድርሻ ሚሚራሲ ውርስ ቀሪቢያ ከቅርብ ዘመዶቿ ውርስ አይደርሳትም። መህማ ምንም እንኳ ከሱረት አምዋሉ ንብረቱ ብትበዛ ወመህማ አሁንም ምንም እንኳ አነት ሚነል ፈቅሪ በድህነት ብትሰቃይ ወልሐጃ በፍላጎትም ብትሰቃይ ሊአነሁም ምክንያቱም እነዚህ ሰዎች የኹሱነል ሚራስ ውርስን ይለዩት ነበር ቢርጃል ለወንዶች ነበር የሚያደርጉት ሴቶችን ወደ ጎን በል ሴቶችን በመሃል ለወንዶች ብቻ ነበር ውርስ ይገባል ውርስ ይገባል ማለት ለወንዶች ብቻ ነበር ምክንያቱም ለአንነሁም ያለው ምክንያት መህማ ከቱረት አምዋሉ ምንም እንኳን ንብረቱ ቢበዛም ያቀሪዋ ዘመዷ ማለት ነው ባሏም ይሁን አባቷ የሚራሱ ቀሪባ ከቅርብ ዘመዷ ውርሻ አታገኝም ሀብት የላትም መህማ ከቱረት ምንም እንኳን ብትበዛም ብትበረከትም አምዋሉ ንብረቱ ሰፊ ቢሆን ወመህማ አነት ምንም እንኳ አነት ማለት ብትሰቃይም ማለት ነው ብትሰቃይ ሚነል ፍቅር በድህነት ወልሐጃ በፍላጎት ብትሰቃይም እንኳ አይሰጧት ውርስ አይሰጧት ለምን ቢባል ምክንያቱ ሊአነሁም እነሱ ነበሩና የኹሱነ ልሚራተ ውርስን ይለዩት ነበር ድርጃል ለወንዶች ብቻ ያደርጉን ነበር ዱነኒሳ ሴቶችን በመ በዚህ ነው በል እንዳውም እንዳውም በል እንዳውም እንዳውም ምን ያደርጋል ኢነሃ ሴት ልጅ ካነት ነበረች ሱረቱ ራሷ ትወረስ ነበር እንደሸቀጥ አንዘውጅህ አልመይት ከሞተ ባባ ትወረስ ነበር ከማዩረቱ እንደሚወረሱ ማሉ ንብረቱ እንደሚወረስ ሁሉ እሷም አብራ ከንብረቱ ጋር ተደምራ ነበር የምትወረሰው ሰላም ይህንን ሁሉ ነብዩ አለይሂ ሰላቱ ወሰላም አምጥተው ለሴት ልጅ ነጻነት ያወጁት ከአንድ ሺህ አራት መቶ ነቢዩ ዓለይሂ ሰላም ዛሬ ላይ አይደለም የሴት ልጅ ነጻነት ብለው አውሮፓውያን ምዕራባውያን ያመጡት መዘዝ እነሱ ነጻነት አይደለም። የሚገባ ይገባዋል፣ የሚገባው ይገባዋል። ሊባኖስ ሴቶች ሱሪ ለብሰዋል። አብዛኛው የሊባኖስ ሴት ብዙ መስጊድ ገብታ አላዋን በእንትን በእንትን ስጋ ገብታ መስጊድ ሰግዳ ስትወጣ በቃሪያ ሱሪ ነው አሰዱ ምን አዲነ ነው ማህበር ረጅል አልማዕሩፍ አብደላህ አልሐረጅ አበላሽታችሁ እንዳለ ከጎዳና ነው ያስጣችሁ። ልበስ ነው እንደውም ወላሂ ምን አላቀ በጣም የገረመኝ አሰር ነው ነው የሚለው ከዚህኛው ሂጃብ ይልቅ ሱሪ ይሰትራታል ብትወርቅባት ትጋለች። ኦርቶዶክስ እነዚህ ፈቀዱላት። علماء السوء አለ والله ኡማይን የማበላሽ علماء السوء ነው ያሉት ነብዩ عليه الصلاة ብልሹ ዑለማዎች ይፈጠራሉ። ለምን يتكلمون بالعربية ነው የሚናገሩ እዲናቸው ላይ مذهبهم رياء መዝሃባቸው፣ አካሄዳቸው፣ አይዲዮሎጂያቸው ሁሉ በብር የተገለጣል። ብር በቃ ብር ከብር ጋር የተያያዘ ህይወት ከብር ጋር የተያያዘ ማንኛውም አይዲዮሎጂ ማንኛውም እምነት ይወርዳል والله نكون على الحقيقة على العلم በል እንደውም እንደውም እነሃ ሴት ልጅ ካነት ነበረች ሱረቱ ትወረስ ነበረ ራሷ አንዘውጅሃ ከባሏ አልመይት ከሞተ ባሏ ትወረስ ነበር ከማይወረሱ እንደሚወረስ ሁሉ ማሉ ንብረቱ በል ማለት ምንድነው በል ማለት ነው። በል ማለት ነው። አይደል በል ማለት ነው። እንደው በል ማለት እኮ አርያ እንደውም አንተ እንደምትለው አይደለም ብለህ ስትናገር አረብያ ላይ ያ መሐመድ መሐመድ መጣ በል አምር ኦ የመጣው አምር መሐመድ አይደለም ማለት እንደውም መውረሷ ይቅርና በል እንደውም እንደውም መውረሷ ቀርቶ ምን ትደረግ ነበር ሱረቱ ትወረስ ነበር ሱረቱ ትወረስ ነበር። አንዘም ጃል መይት ከሞተ ባለ ከማይወረሱ እንደሚወረስ ሁሉ ማኑ ንብረቱ وكان الجمع الكثير ብዙ group ነበረ፣ ብዙ ጀማዓ ነበረ። وكان ነበረ الجمع الكثير ብዙ ብዙሃኑ ነበር من النساء ከሴቶች يعشن ይኖሩ ነበር تحت زوج واحد ከአንድ ባል ብዙ ሴቶች ነበሩ የሚኖሩ አራት ነው አይደል የሚገርመው አራት ዋጅብ እኮ አግቡ አይደል የሚተባለው ከቻልክ አግባ ከቻልክ ካስፈለገ ነው። አግባ አይደለም አግባ አራት አይደለም ማግባት ይቻላል። ማን ነው አራት ሁለት ውስጥ ገብቶ ራሱን ማን እንዲደረግ ይችላል። አንቺም አትቃወሚ፣ አንተም ማለት አንቺም አትቃወሚ። ይህ ምንም አይደለም። ተመካክሮ ይሄዳሉ መሆን አለበት መሆን የለበትም ከተባለ መሆን የለበትም። ረብሻ የተሞላበት ህይወት መሳት አስፈላጊ አይደለም። ወካነ ልጀምዑ ልከቲር ብዙ ነበረ ብዙ ጀማዓ ነበር ሚን የሚሳቀ ሴቶች የዒሽነ ይኖሩ ነበር ታህተ ዘውጅ ዋሂድ ከአንድ ባል ብዙ ሴቶች ሄደድ የለም መቶም ሁለት መቶም ሶስት መቶም የምታገባ ትችል ነበር። ሀብታም ከሆነ ሀምሳ ስልሳ ሚስት አለ ማን ማለት የዛን ጊዜ በቁርአን ነበር ማለት ሐይቱ ካኑ ነበሩ ላ የተቀየዱነ አይገደቡም ነበር ቢዓደድ አይወሰኑም ነበር ቢዓደድ በቁጥር አይወሰኑ ነበር ሀያ ሰላሳ አርባ አምስት እንዳለ እንደ ንብረት በቁጥር ሙሐደድን በተገደበ ቁጥር አይወሰኑ ነበር ላ ካኑ ነበሩ አረቦች ካኑ ነበሩ ላ አይገደቡም ነበር ቢዓደድን በቁጥር ሙሐደድን በተወሰነ ቁጥር አራት ቁጥር አምስተኛ ማግባት አይቻልም። ሀታ ራሱ አራት ሴት አንድ ሰው ኖሮ አራተኛዋን ፈትቶ ሌላ ሴት ማምጣት አይችልም። ያቺ እጇ ሳትቆጥር ሳያልቅ አምስተኛ ትሆናለች። ይሄኛቱ ተስተካክሎ ስለምትል ቀራው ነው ኢንሻአላህ ወደ ስራ ካነ ጀምዑል ከቲር ብዙ ሴቶች ነበሩ ነው ይኖሩ ነበር ተሐተ ዘውጅ ዋሂድ ከአንድ ባል ስር ሐይቱ ካኑ ነበሩ ላይ ተቀየሉን አይገደቡም ነበር ቢአደት በቁጥር መሐደድ በተወሰነ ምን ዘውጃት ሚስቶች ገይረ አቢኢነ ምንም ሳይጨነቁላቸው ያኖሯቸው ነበር። ገይረ አቢኢነ ሳይጨነቁላቸው ቢማ የናሉሁነ በሚያጋጥማቸው ነገር ሳይጨነቁላቸው ያኖሯቸው ነበር። አንዳቱ ይኖራል የፈለገውን ያክል፣ ሌሎቹን ትርግፍ አድርጎ ይተዋቸዋል። ለይሰት ዘውጃ ወላ ሙጠለቃ ወይ ባል የላት ወይ ባል አትባል፣ ወይ የላትም አትባል። የላትም አትባል ሌላ ሰው አያገባል። አላት አይባል አይሄድላት አግብቷታል። የከሌ ሚስት ናት ትባላል። ዝም ብላ እድሜዋን የምትገፋም ነበረች። እዛ ሁሉ ራሱ ስቃይ ግን እንደዛ አይፈቅድም ኢስላም ምን ዘውጃት ብዙ ሚስቶች ገይረ አቢኢን ምንም ሳይጨነቁላቸው ያኖሯቸው ነበር። ቢማ የናሉሁነ በሚያጋጥማቸው ነገር ሳይቸገሩላቸው ምን ጅራአ አዛሊ በዚህ ውጤት ማለት ነው። ምን አልሙዳያቃት ብዙ ጥበት ይደርስባቸው ነበር። ወልኢሕራጃት ብዙ ችግሮች ይደርስባቸው ነበር። ወዙልም ብዙ በደል ይደርስባቸው ነበር። ያ ሁሉ ትኩረት ሳይሰጣቸው ነበር ነው ትንሻል ልትገነባቸው ብዙ ህዝብ ነበር። ሚነኒሳ ከሴቶች ብዙሃኑ ነበር። ጀምዓ ልከሲር ብዙሃኑ ነበር። ሚነኒሳ ከሴቶች የዒሽነ ይኖሩ ነበር። ተሕተ ዘውጅ ዋሒድ በአንድ ባል ስር ይኖሩ ነበር። كانوا ካኑ يا የአረብ ወንዶች يتقيدون አይገደቡም ነበር የአደድን በቁጥር መሐደድ በተወሰነ ቁጥር አይገደብም ነበር። ላይ ተቀየዱ ማለት ነው። መሐደድ ነው በተወሰነ ቁጥር ማለት ነው። የአደል ሙሐደድ በተወሰነ ቁጥር ላይ ተቀየዱ አይገደብም ነበር። ግን ዘውጃት ከሚስቶች غير عابئين ምንም ቦታ አይሰጧቸው አይጨነቁላቸው ለሴቶቻቸው አይጨነቁላቸው ነበር። ቢማይናልሁን በሚያጋጥማቸው ነገር አይጨነቁላቸው ፈይራ ሀዲናቸው ባሉት ራሱ ምንም አይጨነቁላቸው ቢማይናልሁን በሚያጋጥማቸው ምንጀራ አዳሊክ የዚህ ውጤት ማለት ነው የምን ውጤት ከስረተ ጅዋጅ ሚስት በመብዛት ሚስት በመብዛት ምክንያት የሚፈጠር ጭንቅ አለ ነገር አለ እዚች ጋር መስጠት ያለበትን ፍቅር ለዚችኛይቱ ይሰጣል፣ ለዚችኛዋ ጋር ብቻ ይጨርሳል ፍቅሩን፣ ይችኛይቱን ይጥላታል። በቃ አንድ ባያቃታል። ምንም አይጨነቁላቸው ሚንገራ ዛሊክ በዚህ ውጤት የሚያጋጥማቸውን ቢማይናልሁና ምንድን ነው በማያጋጥማቸው ሚንጀራ አዛሊክ በሴት ብዛት ሚነል ሙዳያቃት ብዙ ጥበት ይፈጠርባቸዋል። የአእምሮ ጭንቀት ሙዳያቅ ወልኢሕራጃት ችግር ይፈጠርባቸዋል። ፍቅር አለማግኘት፣ እንክብካቤ አለማግኘት፣ ትኩረት አለማግኘት ሁሉ ሁሉ ይደርሳል። ወልዙልም በደልም ይደርስባቸዋል። ይተዋታል እሷን አይፈታት ወይ ሚስተናት ብሎ አይሄድላት ወይ አይፈታት ያሰቀያችሁ ነበር ይሄን አይነት ህይወት ይገፉ ነበር ሴቶች ይሄ መካነቱል አልመርአ ቀብለ ኢስላም ከኢስላም በፊት ሴት ልጆች እንደዚህ ነበሩ ባጭሩ ባጭሩ ደግሞ ነገ ደግሞ መካነቱል መርአቲ ፊል ኢስላም ሴት ልጅ በኢስላም ውስጥ ምን ቦታ አላት ሁለቱን እናነጻጽራለን ኢንሻአላህ ሰላም አለይኩም ወራህመቱላህ